الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه كبرانا كبرات በቅድሚያ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እያልኩኝ የዛሬው የቡሉጉል መራም ደርሳችን ትምርታችን ሐዲስ ቁጥር 61 ሲሆን ባቡ ነዋቂድ الوضوء ስለ ውዱእ አፍራሽ ነገሮች የሚነግረን ምዕራፍ ይሆናል አላህ Subhanahu Wa Ta'ala ዕውቀቱን ይጨምረን በተማርነው ባወቅነው ምንሰራም አላህ አድርገን መትን የሚቀራ ሰው ፈለተፈضل መሽኩራን ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝና አለይኩም ሰላም ወራህመቱላሂ ወበረካቱ بسم الله الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم باب نواقض الوضوء وعن أنس رضي الله تعالى عنه قال كان أصحاب رسول الله صلى الله عليه وسلم على عهد على عهد من أريد أستاذ إيش كري كري كاتيش على عهد ينتظرون العشاء حتى تخفيق رؤوسهم ثم ثم يصلون ولا يتوضعون أخرجه أبو داود وصححه الدار قطني وأصله في مسلم جزاكم الله خيرا طيب ዛሬ ኢንሻአላሁ ተዓላ ባቡ ነዋቂድ الوضوء ውዱን ሊያፈርሱ የሚችል ውዱእ ማለት የተወሰኑ ብልቶችን በተወሰኑ በተወሰንያ ማጠብ ውዱ ይባላል ብለናል ስለዚህ በዛ መልኩ ውዱ አድርገን ያሟላነውን ንጽህና ሊያጎርፉና ሊያበላሹ የሚችሉ ነጥቦች ደግሞ እንዳሉ ሊገልጽልን ነው ማለት ነው በዚህም መሰረት ነዋቂድ ነዋቂድ ማለት በአረበኛ ቃል ብዙ አፍራሾች ማለት ነው ላንድ አፍራሽ አይደለም ለብዙ አፍራሾች ነዋቂድ ይባላል ላንድ ከሆነ ምንድነው የምንለው ናቅብ ነው የምንለው ናቅብ ለአንድ አፍራሽ ሲሆን ነዋቅብ ለብዙ ነው ማለት ነው ነቅ ማለት የተነባበረ ነገር ለምሳሌ ከናር ነውና ካፈረስ ነው ነቅድ ባል ለምሳሌ ህግን ህግ ሲሽረው ወይም የአንድን ፍርድ ቤት ዳኛ ሌላው ሲሽረው ነቅድ ይባላል በአረበኛ ያኛውን አፈረሰው ማለት ነው እና ብዙ ማዕና ቢኖረውም እዚጋው ነዋቂድ الوضوء ማለት ውዱአችን እንደ ውዱነት ከማገልገል የሚያስገልሉና የሚያስቀይሩ ምክንያቶች ማለት ነው العلل المؤثره في اخراج الوضوء عما هو المطلوب ከውዱእ የምንፈልገውን አላማ የሚያስለቅቅ ነገር ነዋቂድ ይባላል طيب ነዋቂድ ሲባል ሁለት አይነት ነው ይላል ውዱን የሚያጠፋለ ሁለተኛው ለማጥፋት ምክንያት ይሆናል ራሱ አያጠፋም ለውዶ መጥፋት ምክንያት ይሆናል طيب ለምሳሌ እንቅልፍ እንበል እንቅልፍ አሁን ውዱ አጥፊ ነው እንቅልፍ ማንቀላፋቱ ውዱን አያጠፋም ነገር ግን መተኛታችን ሌላ ነገር ከውስጣችን እንዲወጣ ያደርጋል ወይም ደግሞ ቢወጣ ባይወጣ ማናቅም ሊወጣ ይችላል የሚል ነገር ስለሚያስከትል አስባብ እንለዋል ምክንያት ቀጥታ ውዶ የሚያጠፋ ነገር እሱ ቀጥታ ነው ምን አያሻማም ማለት ለምሳሌ በሽንት መሽናት እንበል ሰገራ መውጣት እንበል ይሄ ውዶ ማበረሽቱ በቀጥታ ነው እንቅልፍ ግን በተዘዋሪ ሰበብ ነው ምክንያት ነው ማለት ነው አላያ ለሁለት እንከፍለዋለን ውዱእ አጥፊን አንድ በቀጥታ አንድ ለውዱእ መጥፋት ምክንያት መظና ለخروج الحدث ይሆናል እንቅልፍንና ያው አህካሙን መጣበታለን የሚያጠፉ ነገሮች በቁ ነገር የመጡ እንደውም ቅያስም የሚያስይዘው ነገር አለ ይለናል ቀጥታ ወደ ሐዲስ እንሄድ عن انس ابن مالك ወይም عن انس ابن مالك በማንበብ እንችላለን የማሊክ ልጅ ከሆነው ከአነስ ከነብዩ አለይሂ ሰላቱ ወሰለም አገልጋይ ከነበረው ተዘገበ ረዲየላሁ ዐንሁ ስራውን አላህ ይወደድለትና እነሆ ቃል እርሱ አለ ምን አለ كان اصحاب رسول الله صلى الله عليه وسلم يا الله መልእክተኛ ባልደረቦች ነበሩ አስሐቡ ብለሽ ቀሩ ነበር ያልኩት ቅድም አስሐብ እንዳት كان اصحاب رسول الله صلى الله عليه وسلم የነብያችን ባልደረቦች ነበሩ على عهده በሳቸው ጊዜ እሳቸው ባሉበት ሰዓት ማለት ነው ከዛ በኋላ ያለው ሁክም ስለሚለይ ነው እሳቸው ባሉበት ሰዓት ينتظرون العشاء ካን ሶላት ይጠባበቁ ነበረ ኢሻን እየጠበቁ እንቅልፋቸው ይመጣል የመጠበቃቸውና የማንቃቃታቸው የመቆያቸው ጊዜ ከመስዋዕቱ የተነሳ حتى تخفق رؤوسهم ሲኗ በበማ حتى تخفق رؤوسهم ራሳቸው እስከምታቀረቅር ድረስ ምን ሆና እንቅልፍ መጥቶ ማለት ነው ሰው ሲያንገላጅ እንቅልፉ ሲመጣ ያው አንገቱ ልታች አይደል አንገታቸው እስከሚቀለበስ ድረሳ እስከሚያቀረቅር ድረሳ ያ ሁሉ ሲሆይቶ ثم يصلون ይሰግዱ ነበር ከዚያም ይሰግዱ ነበር ولا يتوضؤون وضوء ያደርጉም ነበር በማንገላጀታቸው በማንቀላፋታቸው ቁጭ ብለው ነው በነገራችን ተኝተው እንዳይመስላችሁ ቁጭ ብለው አንገታቸው እየተሰበረ ቢያቀረቅርም እንቅልፍ ቢታይባቸውም ውዱ ሳይቀይሩ ሳያድሱ በዚያው ሰግደው እንደነበረ ይሰግዱ እንደነበረ አነስም ይዘግብልን ሐዲሱ ኢማሙ አቡ ዳውድ ዳረቁት ማን አቡ ዳውድ ዘግቦታል ዳረቁትኒ ጥሩ ሐዲስ ብለውታል የዚህ ሐዲስ ዋና ፍሬ ሐሳቡ ደግሞ ሙስሊም ውስጥ ይገኛል ወአስሉሁ ማለት የዚህ የሐዲስ ፍሬ ሐሳቡ መሰረቱ ማለት ነው ሙስሊም ውስጥ አለ ሶሂህ ነው ምን ማያጠራጥርም ለማለት ነው ሙስሊም ላይ ምንድነው የሚለው ካኑ ينتظرون العشاء ነው የሚለው ዛ ደግሞ فينامون ثم يصلون ولا يتوضؤون ነው የሚለው የዚህን ሐዲስ ሐሳብ አስቀምጧል ቃሉ ግን ይለያል አገላለጹ ይለያል ካኑ ማ ሱሐቦች ነበሩ ينتظرون العشاء ኢሻን ይጠባበቁ ነበረ እ ኢሻን ይጠባበቁ ነበረ አለና ፈየናሙን እና በዛ አጋጣሚ እንቅልፋቸው ይተኛሉ ሲለን ተጋርሞ እንዳይመስላቸው ثم يصلون ከዚያ የሚሰግዱ ነበረ ወላ የተወደው ውዱ ያደርጉም ነበረ አሁን ምን ሊፈልጎ ነው ማንቀላፋት ወይም እንቅልፍ ዛሂሩ እንቅልፍ ማንቀላፋት ውዱን አያጠፋም ነው ነገር ግን ሰበብ ነው ለውዱ መጥፋት ሰበብ ነው ስለሆነም ቁጭ ብለው ከሆነ በመቀመጫቸው ተቀምጠው ከሆነ እንቅልፍ ወሰዳቸው ውዷቸው አልተበላሸም ከዛ እንደነቁ ሶላት መስገድ ይችላሉ ነው እዚህ ጋር ቃል በቃል ለማስረዳት ያክል አረበኛውን አህዲ ማለት ምን ማለት ነው في عهده ብሎናል ምን ብዬ ተረጎምኩላችሁ في عهده ወይም على عهده ዘመን አዎ ዘመን ወይም ጊዜ ማለት ነው ወይም ሰዓት ማለት ነው طيب العهد الزمن ከሌ በከሌ ጊዜ ለማለት على عهد كذا ይባላል في عهد الملك كذا እንዲህ ያለው ንጉስ በነበረበት ሰዓት እንላለን ينتظرون ማለት ይጠባበቁ ነበር ማለት አይደል የተረቀቡን حضوره لاداء الصلاه ማለት ኢሻ ማለት ማለት ነው ሶላቱ ነው አሻ ከሆነሳ እራት ማለት ነው ኢሻ እና አሻ ለውጥ አላቸው አረበኛ ላይ ተመሳሳይ ሐረካ ከሌለ ቃላቱ አጻጻፍ አንድ ነው የምትለዩት ግን አይኑን በከስራ ካነበባችሁት ሶላቱ ነው አይኑን በፈትሐ ካነበባችሁት አሻ ካላችሁ እራት ማለት ነው تعالى الى العشاء ካልክ ወደ እራት ናተሎ ማለት ነው تعالى الى العشاء ካልከው ወደ ሶላት العشاء ናተሎ ማለት ነው ዙሮ ዙሮ ምሽት ማለት ነው ሶላቶቹ ስያሜ ተሰጣቸው በእነዛ ሰዓት በሚደረገው ድርጊት ነው ለምሳሌ ዙሁር የሚለው ከወሰድ ነው ወገብ ማለት ነው ظهر ወገብ ማለት ነው ሰማይ መሃል ሰማይ ስለምትሆን ነው አሱር ወደ መጨረሻ አካባቢ ማለት ወደ ግባት ስለምትቀርብ አሱር ነው ሰዓት ተሰጥቷል መግሪብ ፀሐይ ስገባ የሚሰገድ ስለሆነ ነው ዒሻ እራት አካባቢ ስለሚሰገድ ነው ሱብሂ ንጋት አካባቢ ስለሚሰገድ ነው ዱህዋ የተባለው መረፋድ ማለት ነው አጠቃላይ የሶላት ሰዓቶች በፀሐዋ ባለችበት ሰዓት ነው የሚሰጠው ማለት ነው ከጊዜው ጋር ነው ስያሜ የተሰጣቸው ማለት ነው ስለዚህ እዚህ ጋር ምንድነው የንተዚሩና አሻ አብራች ካነበባችሁት ሌላ ትርጉም የሚያመጣው ማለት ነው ራት ይጠባበቁ ነበር የሚሆነው አይደለም طيب حتى تخفق تخفق ማለት من النعاس ከእንቅልፍ የተነሳ እስከምታቀረቅር ድረስ እስከምትቀለበስ ድረስ አንገታቸው ማለት ነው طيب እንቅልፍ ወደ ያጠፋ ያጠፋም ነው አሁን ነው ከዚህ ሐዲስ እንቅልፍ ወደ እንደሚያጠፋ ነው እንደማያጠፋ ነው የምንረዳው ኢንሻአላህ የተከታተላችሁ ነው እንቅልፍ ወደ እንደሚያጠፋ ነው እንደማያጠፋ የምንረዳው ከዚህ ሐዲስ አረ በደም ተከታተሉ ሲያንቀላፉ ቆይተው አንገታቸው እስከሚቀለበስ ድረስ ውዱ ሳያደርጉ ይሰግዱ ነበር ኮን ያለው ሀዲሱ አጠፋም ነው የሚያጠፋማ ውዱ ያደርጉ ነበር ነው ነገር ግን ያላጠፋበት ምክንያቱ በመቀመጫቸው ቁጭ ስላሉ ነው እንቅልፍ የሚባለው እንደው ዝም ብሎ እንቅልፍ ሳንቀላፋ ብቻ ውዱ ጠፋ ይባላል ይሄን በደንብ ያዙ አንዳንድ መዛቦች እንቅልፍ ውዶ ያጠፋል ይላሉ ሰው ሲያንቀላፋታቸው ሽምቃቁ ይፈታል ይላሉ የሆነ ضعيف አሪሳለስ ያመጣሉ طيب العين وكاو السهيل አሉ አይን የታች ብልት ዚብ ነው ይላሉ አይን ከተጨፈነ ያኛው ይከፈታል ብሎ ሰኛው አላየር መዞና ነው እንጂ ውዶ ሊጠፋ ይችላል ተብሎ የሚገመትበት ነው እንጂ እንቅልፍ ማለት እንቅልፍነቱ ውዶ ያጠፋ طيب ስለዚህ ሶስት አቋም አለ ዑለማዎች እንቅልፍ የሚባለው ነገር አንዱ ትንሽም ሆነ ብዙም ሆነ ውዱእ ያጠፋል የሚሉ ናቸው ነፍሰን ነው እንደው እንቅልፍ የሚባለው ውዱእ ያጠፋል ብሎ የሚያምን መዝሐብ አለ ሌሎች ደግሞ ትንሽም ሆነ ብዛት እንቅልፍም ሆነ ውዱእ አያጠፋም እንቅልፍ የንፋስ መውጣት እስካልተረጋገጠ ድረስ ይላል ይሄ ደግሞ እንቅልፍ ጋጣፋን በሚለው ሄደው ነው ነገር ግን መظن للحادث ነው ይላሉ جمهور العلماء በዛ ያለ እንቅልፍ ማንነት ያሳተ እንቅልፍ ውዱ ያጠፋል ትንሽ አሁን እንዲያለው ማንገራጀት ምናምን ከሆነ ውዱ ያጠፋም ነው የሚሉት ለዚህም ዝርዝር አላቸው በመቀመጫው ቁጭ ብሎ እንደዚህ ሆኖ እያሉ የሚያስቀምጡት ነው መስፈት አላቸው ግን በጥቅሉ የጅምሁር ዑለማ ነው የምንወስደው በጣም እንደው የወሰደ እንቅልፍ ካልሆነ ውዱ ያጠፋም ነው ያም መዞና ስላለው ነው ያጠፋው ነው طيب እሺ ቀጥሎ የሚቀጥለው ሐዲስ 62 بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم وعن عائشة رضي الله تعالى عنها قالت جاءت فاطمة بنت أبي حبيش إلى النبي صلى الله عليه وسلم فقالت يا رسول الله صلى الله عليه وسلم إني امرأة أستحي أستحد أستحاد فلا أطهر أفعد الصلاة قال لا إنما ذلك عرق ليست بحي... ليس... ليس بحيد فإذا أقبلت حيدتك فدعي الصلاة فإذا أدبرت واغسلي عنك داما ثم صلي متفق عليه وللبخاري ثم توضعي لكل صلاة أشار مسلم إلى أنه خفضها عمدا حذفها طيب وعن عائشة بدم تكتاتيهتي مثل ساتشكل عندك وعن عائشة رضي الله عنها قالت جاءت فاطمة بنت أبي حبيش إلى النبي صلى الله عليه وسلم فقالت يا رسول الله إني امرأة استحاض فلا اطهر افادع الصلاه قال لا إنما ذلك عرق وليس بحيض فإذا أقبلت حيضتك فدعي الصلاة وإذا أدبرت فاغسلي عنك الدم ثم صلي طيب جاءت فاطمة أنا عائشة نتشو ميورد سن فاطمة بنت حبيش أبي حبيش يتبالتشو صحابية متاش መጣች ኢለ ነብይ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ ነብይ መጣች እናም فقالت አለችም ያ ረሱላህ አንቱ ያ አላህ መልእክተኛ ሆይ ኢኒ ኢኒ ማለት ስለ ራሴ ላስረዳው ፈልጋለሁ አለችና ኢኒ ኢኒ ማለት ኢምራአ ነኛ ወሰት መሆኗ ያዩት ነው የፈለገችው ከሴትነት የሚፍ ለመግለጽ ነው ወደ ኡስታዱ ሁልጊዜ የወር አበባ ይመታኛል ፈላ አጥሁሩ ምንም አልጸዳም ወሩ ሙሉ ማለት ነው ወሩን ሙሉ ቢፍን ወር እደፍናለሁኝ የምጸዳበት ሰዓት የለኝም ስለዚህ ያልጸዳ ሴት ደግሞ መስገድ እንደሌለበት ነው የምናቀው ትምህርት ወራ ላይ ያለ ሴት መስገድ እንደሌለበት ነው የማቀው የምናቀው አሁን ምንድነው ማድረግ ያለብኝ አፋ አደዑ ሶላተ አምትሮ ሐምዛ ለጥያቄ የሚጠቀመው ፊደል ነች አ ከመጣች ወደስ ካለው ግስ ወይም ቃል ጋር ጥያቄ ይሆናል አፈ አደዑ ሶላተ ሶላትን መተው አለብኝን አፈ አድዑ እንዳትዩ አድዑ ከሆነ ትርጉም ይቀየራል ዳሉ ፈትሃ ነው አፈ አደዑ ሶላተ بمعنى اترك الصلاه ነው ሶላትን መተው አለብኝ መስገድ የለብኝም አለቻቸው መልሱም እዩ فقال ነብያችን አለይሂ ሰላቱ ወሰለም አሉ ላ እንዴት ሶላት ያለሽ ወሩ ሁሉ የደፈነ ከሆነ የበሽታ ደም ነው የበሽታ ደም ደግሞ ሶላት ማስተው የለበትም እንደውም በተቃራኒው መተው ሳይሆን አለመተው ነው ያለብሽ አሏት قال لا انما ذلك ይሄ ያ የምታየው ወሩ ሁሉ ደፍኖ የሚመጣው ደም እርቁን እርቅ ማለት ጅማት ማለት ነው ጅማት ነው አሉ ማለት ደግሞ እርቅን ማለት ነው ከጅማት የሚመነጭ እንጂ ከማህፀን የሚመጣ ደም አይደለም እንደ ማለት ነው ያው አካባቢው ዛካ ስለሆነ እንጂ ወለይሰ ቢሐይድን ተፈጥሯዊ የሚታወቀው ከሴቶች በየወሩ የሚመጣው የወር አበባ አይደለም ይሄ ከጅማት ጋር የተያያዘ ነው ልክ እንደ ነስር ነስር አሁን ከሆነ التهاب ቁስለት ነገር ወይ ደግሞ ከተከማቸ ደም ወይም ደግሞ ከደም ግፊት ነው የሚመጣው ልክ እንደዛ የሚመጣ ነገር ነው ይሄ እንጂ ያ የተለመደው የወራባ አይደለም ስለዚህ ሶላትን መተው የለብሽም ስገጂ ባይሆን ተይብሳት አለ ተወስዶ ቶኪ ተለምዶ ወይም የወራባን ከለር ጠረን በመከታተል ይሄ ወራባ ነው በምትዩ ሰዓትና ያይም እንደ የምትቆጥሩ ነገር ሲመጣ አሁን ዛሬ ጀምሯል አብረሽ በሚገምሽበት ፈደዒ ሶላተ ሶላተሽን ተይ አካባቢ ላይ ሰገድምና ኢዳ አድበረት በድሽ አንድ ወይ ደግሞ በምልክቶቹ በከበር በጠረኑ እየተከታተልሽ አሁን ጠፍቷል አድበረት ማለት ተከተፈት ወደ ኋላ ሲሸሽ ሲጠፋ አድበረት ይባላል ያን ጊዜ ፈግሲሊ እጠቢ ምንን አንኪ ካንቺ ላይ አደመ ደምን እጠቢ ማለት አንድ የገላሽ ታጠቢ ማለት ነው ልክ ወራ ባይረቅቃ ሴት እንደምታጠበው ከዛ በኋላ ثم صلي ስገጂ አሁን ወራ እንኳን አቆረጠው ተለ ነው ግን <clears throat> በፊት የነበራት አቋም ስላለ ልምድ ስላለ በዛ በልምድ ሽጂ ያሏት ነው ወይም በምልክቶች ወራባ ነው በምትው ገመችና ለምሳሌ ሰባት ቀን ወይ ስድስት ቀን አብዛኛው ሴቶች የሚያውት መሰሎቿ ቤተሰቦቿም ሊሆን ይችላሉ የሚያውት ነው ራባ ወይ ምንም ይሳለም ሊኖራት ይችላል በዛ ገምታ ይሄ ራባ የምትለው ታቁም ሶላት ከዛ በኋላ ያ አብቅቷል አሁን ካለ ትታጠብና ሶላቷን ትቀጥል ደሙ ባያቆርጥም አሁን አሁን ላይ ደግሞ ቴክኖሎጂ ማሻአላህ ነው ያ መከላከያም እንዳይፈስ ማድረግ ስላለ ክኒን ማለት ሳይሆን ያው ማሸገው ማለት ነው እሱ እየተጠቀሙ ልብስ እንዳይበከል መስገድ ይቻላል ማለት ነው ይሄ ቡኻሪና ሙስሊም የዘገበው ሶሂህ ሐዲስ ነው ወለል ቡኻሪ ቡኻሪ ሙራሱ ችሎ በዘገበው ثم توضئ لكل صلاه ይችን ያዙ በደንብ ትርጉም ናት ገላሽን ታጥበሽ ከዛ በኋላ ስገጅን ያሏት እንጂ ውዱ አድርጊ ያሏትም ለዙህር ያደረገችው ውዱ አሶር በሰግድበት መግሪብ በሰግድበት አይገልጽም የመጀመሪያው ሐዲስ ይሄ ግን የቡኻሪ ዘገባ እንደገና ثم توضئ لكل صلاه ከዚህ በኋላ አንድ ገላሽን ከታጠብሽ በኋላ በየሶላት ወቅት ውዱ ማድረግ አለብሽ ነው ዙሁር ላይ የፈለገችው ሰላም ፈርም ተስገድ ችግር የለው በዛው ባንዱ ውዱ አስር ግን መርገማችን ማስሩ ወቅት ከገ እንደገና ውዱ ማድረግ አለበት ነው ወአሻረ ሙስሊሙን ሙስሊም ጠቅሷል ኢላ አንሁ እርሱ حذفها ይችን ወثم توضئ لكل صلاه የምትለዋን ዘገባ የጣላት መሆኑን ምልክት ሰጥቷል አንደን ማለት ሁን ብሎ ጠፍቶበት ሳይሆን ሁን ብሎ እንደጣላት ነው የጣለበት ምክንያት ከመስፈርቱ ጋር ማተርዘና ሊሆን ይችላል አላያል መጣሉን ገልጿል እንጂ ከቡኻሪ አይለይም ነበር እሱን ዘገባ አለ ማለት ነው በጣም ግልጽ ይመስለኛል እዚህ ጋር የሚከብዳሽ ነገር አለ ብዬ አልገምትም አላያል አፈአዳኡ الصلاه ሶላትን ለተወወነ ወዳዕቱሁ አዳዑሁ ወድዓን ከተባ ተረክቱሁ አትሩኩ ተርከን እንደማለት ነው طيب انما ذلك عرق عاذر عرق በሚለው ቦታ عاذل ብለው የሚጠሩታል عاذر ብለው የሚጠሩታል بمعنى ان دمك بسبب انفجار من عرق ከጅማት ላይ በሆነ ፍንዳታ ነገር ነው ደም እየፈሰሰ ያለው እንጂ የወራባ አይደለም ማለት ነው አላየህ ይሄን ሐዲስ ያመጡት አሁን እዚህ ጋር ውዶም የሚያጠፉ ነገሮች ነገሮች ላይ ያመጡበት የስቲሃዱ አደም የስቲሃዱ አደም ሶላት አይከለክልም ውዶን ግን ያጠፋል ነው ውዶን ያጠፋል ማለት ስለዚህ በየወቅቱ ውዶ መደረግ አለበት ማخرج من احد السبيلين ከሁለት መንገድ በአንድ የፈሰሰ ሽንትን በሉት ደምን በሉት ምንም በምን ውዶን ያጠፋል የሚለው እሱን ለመግለጽ የፈለጉት ማለት ነው ደም ንፍሰስ ኢጅማዕ ያለበት ጉዳይ ነው በሁለት ቀዳዳ በሰገራና በሽንት መፍሰሻ ማለት ነው የሴቶችን ሆይ ወንዶች በዛ የወጣ ነገር ውዱ ያበላሻል ነው ነብይም በሉት ወድይም በሉት ደምም በሉት በሽንት መውጫ ከወጣ በሰገራ መውጫ ከወጣ ትልም በሉት ወስዋትም በሉት ምንም በሉት ውዱን ያበላሻል ነው طيب የወራባ የበሽታ ደም የወራባ አይደለም የወራባ አይደለም ከሌላ ምክንያት የሚፈጠረውና ይለያል ነው ሁክሙ እሺና የወራባ ላይ ማን የበሽታ ደም ላይ ያለ ሴት በየወቅቱ ውዱ ማድረግ እንዳለባት ነው የሚያሳየን በየሶላቱ ወቅት በወራባ ጊዜ ያለፈ ሶላት ቀዶ አይወጣም በነገራችን ላይ ወራባ በመጣ በሽታ ታቁም ያሏትና እሱ አለቀ ሄደ ሸሸ ስትይ ደግሞ ታጠቢና ስገጅ ወደፊት ነው ያሏት እንጂ ያለፈውን ቀዶ ውጭ አላሏትም ማለት ኢማሙ ሙስሊም እቺ የመጨረሻዋን ثم توضئ لكل صلاه የምትለው የጣሉበት ምክንያቱ ለምንድን ነው لاعتقاده انها زياده غير محفوظه ጭማሬ ነች محفوظ አይደለችም ዘጋይቦች በደም ጠንቅቆ ሸመድዷት ነው ያወቋት አይደለችም ባዱ ሩዋት ናቸው ዘገቧትና አታስፈልግም ብሎ ነው ጣላት ይላል ነገር ግን ኢማሙ الحافظ ابن حجر رحمه الله في فتح الباري ምን ይላሉ زياده ثابته من طرق በተለያየ መንገድ የመጣይ ጭማሬ ነች ያለፈውን እስካልተቃወመች ድረስ ተቀባይነት ይኖራታል زياده ሲቃ መቅቡላ ይላሉ ለምሳሌ አስር ሰዎች መሐመድና አህመድ መምጣታቸውን ዘገቡልን ሁለት ሰው መምጣታቸውን ያ ሰው ደግሞ ሁለት ሶስተኛ ለተኛ መጣና አይ ዑመር መጥቷል አለ አብሮ ማለት ነው ያንን አህመድ መሐመድ መምጣት ዘግቦ ዑመር የሚባልም አብሮ መጥቷል አለ የመጀመሪያው ያፈርሳል ያፈርስብን ማያፈርስም ሁለታችን መምጣታችን እዛች ዘግበዋል አስሩ ሰዎች ይሄኛው ደግሞ ጨመረን ዑመር መምጣት ነገረ ተቀባይታለው ይሄም አሁን ሙስሊም ቢጥላትም ጭማርና አብሎ ሌሎቹ መህፉዝ ናት ዚያደቱ ፊቃ ታማኝ ሰው ከጨመረ እንቀበለዋለን የማንቀበለው መሐመድ አህመድ አልመጡም ከነከ የመጣው ብሏን ሰው ሊዘግብ ግን አንቀበለው የብዙ ዘገባዎችን የተቃረነ ሆነ ማለት ነው طيب ቀጥል ወደ 63 ابن أبي طالب رضي الله تعالى عنه قال كنت رجلا مزاء فأمرت المقداد أن يسأل النبي صلى الله عليه وسلم فسأله فقال فيه الوضوء متفق عليه واللفظ للبخاري بارك الله فيك طرق وعن علي بن ابي طالب የአቡ ጧሊብ ልጅ ከሆነው ከአልይ ተዘገበ አቡ ጧሊብ የነብያችን አለይሂ ሰላም ናቸው ነው አጎታቸው ያጎታቸው ልጅ የልጃቸው የፋጡማ ባለቤት ማለት ነው አልይ ማለት ወይም ደግሞ አራተኛው ኸሊፋ ማለት ነው ኩንቱ ረጁላን مذاعا ይላል رضي الله عنه قال አለ ምን አለ ኩንቱ ነበርኩኝ ተፈጥሯዊ ባህሪው ነው የሚነግረን ኩንቱ ነበርኩኝ ረጁላን ወንድ ነበርኩ አለ እኔም ራሱ እንዲያለችው ሴት ነኝ እንዲያለችው እሱም ረጁላን ወንድ ነኝ አለ ወንድነቱ ብቻ ሳይሆን አሁን ልገጽ የፈለገው መዛአን ማለት ማለት ከሲረ المذي በጣም መዚ የሚባል ነገር በጣም ይፈስበር ማለት ነው እንግዲህ በጣም ስሜታማ የሆኑ ሰዎች መዚ ይበዛባቸዋል ይባላል ወንድሞና ሴት ስለዚህ ኩንቱ ረጁላን መዳአ በጣም መዚ የሚባለው ነገር መፍሰሱ የሚበዛብ ሰው ነበርኩኝ እኔ በቀጣይ ነብዩ አለይሂ ሰላም እንዳልጠይቃቸው ምን ከለከለው አይናፋርነት ወይም ያው ልጃቸው ሰጥተው ልጃቸው ሚስታጎ ይዟል አሁን ደግሞ እንደዚህ ሆኩቦ ቢሄድ ደግሞ ሌላ ጥያቄ ሊያሳድርብኝ ይችላል በሚል እፍረት ያዘው ተሰማውና ሚቅዳድን ላኩኝ የሚለው ፈአመርቱ አዘዝኩኝ አልሚቅዳደ ሚቅዳድን አዘዝኩት ሚቅዳድ ትልቅ ታሪክ ያለው ሰሃቢ ነው ሚቅዳድን አዘዝኩት ለምን አንየስ አለ ነብየ ሰለላሁ ዐለይሂ ወሰለም ነብያችንን እንዲጠይቅልኝ አየሽ እዚህ ጋር አለ አንነብየ ነው ምንለው አንነብዩ ካላችሁ ትርጉም ይለያል ራሱ ጠያቂው ነብዩ እንዲሆን ነው የሚሆነው ነብዩ ካላችሁ አለ ነብየ ነብዩን እንዲጠይቅልኝ አዘዝሁትን ሰይራን ፈሰአለሁ ጠየቃቸው እንቢም አላለኝ ምሽ ብሎ ሄዶ ጠይቃቸው መዝ የሚበዛበት ሰው ወይም መድይ የሚፈሰው ሰው እንዴት ነው ውዶ ይበላሻል አይበላሽም ብሎ ጠይቃቸው فقال ነብያችን አሉ መስሰጡ فيه الوضوء فيه ማለት في خروج المذي ማለት ነው መድይ በሚፈስበት ሰዓት ከማን የሚፈስ الوضوء ውዶ ማድረግ አለበት عليه الوضوء እንደማለት فيه الوضوء በሱ ላይ ውዶ ማድረግ አለ መድይ መፍሰስ ውዶን ያጠፋል ዋናው መልእክት ቡኻሪና ሙስሊም ነው የዘገቡት متفق عليه ነው ቅንብሩና ቃላቱ ግን የቡኻሪ ነው ወለፍዙ ቡኻሪ ማለት ማለት ነው طيب መዳ ሚን ሲግ ሙባለጋ በጣም የሚለው ነገር ይመስላል ፈዓል በሚለው የመጣ ቃል ብዛት ነው ያመለክታል ብለናል ዶራብ ካለ አንድ ሰው በጣም ተማችታ ማለት ነው ዷሪብ ከሆነ ተማችታ ማለት ነው ዶራብ ከተባለ በተማችታ ማለት ነው መዳ ፈዓሉ لما يريد ፈዓል የሚለው ቃል በጣም ተግባሪ ፈጻሚ ማለት ነው طيب መዚ ማለት አማርኛ አላቅም የሚያቅሰው ካለ ይንገረኝ ግን ሁኔታውን ባህሩን አስቀምጥላችኋለሁ መዚ ማለት ፈሳሽ ውሃ ነገር ነው ከለሩ ነጣ ያለ ቀጠን ያለ የመዘግለግ ባህሪ ያለው እንደ ልጋግ የመዘግለግ ባህሪ ያለው ፈሳሽ ነው ከወንድም ከሴትም ይፈሳል طيب መቼ ለምሳሌ ወንድና ሴት ሁለት ጾታዎች እንደመጨዋወት ዝም ብሎ ግንኙነት ያደርጉ ማለት ነው በሚጨዋወቱበት ሰዓት ስሜት ይነሳል የተወሰነ ከዛ በኋላ ግንኙነት ያደርጉ ቢለያዩም ያ የተነሳ ስሜት ሲቀዘቅዝ ፈሳሽ ነገር ይፈሳል ወخرج መውጣቱ ደግሞ ሽንት በሚፈስበት ቦታ ነው የሚመጣው ይላል ከውስጥ ከሰውነታችን ስለዚህ ነጃሳ ሆነ ገላ ሳጥብም ውዱንም ያጠፋል ነው ስለዚህ خروج المذي የመድይ መፍሰስ ውዱን ያጠፋል ትጥበት የለበትም ማለት የነካውን ብቻ ይታጠባል ከዚያ ውጭ ማጠብ አያስገድም ገላ መታጠብን አያስገድድም ቢልኢጅማዕ ኢጅማዕ አለበት ኢጅማዕ ማለት ዑለማዎች በአንድ ድምጽ ያጸደቁት ነው ውዱን ያጠፋል የነካው ነገር ነጃሳ ነው ነገር ግን ገላን አያስታጥብም ነው እዚህ ጋር ሐዲስና አሳጥሮት ነው እንጂ ሌላ ቦታ የሚለው ኩንቱ رجلا مذاء فاستحييت ان اسال رسول الله صلى الله عليه ይላል እንደገና ሌላ ቦታ ሙስሊም ላይ ሊመካኒ ፋጢመተ ይላል ፋጡማን በስሬ ስላለች ስለያስኩኝ ያፈርኩበት ምክንያት እሱ ነው ይላል ለማንኛውም እዚህ ሀያ የሚለው ነገር ቋንቋዊ ፍቹ አይናፋርነት ነው የምንለው አልይን ቀጥታ ነብያችን ሄዶ ከመጠየቅ ከልክሎታል ማለት ነው ግን ማናዘዘ ምግዳድ ናዘዘ ምግዳድ ጠይቆ በመምጣቱ ብቻ ደግሞ ተቀበለው አንሃ ያንድ ሰው ወሬ ታማኝ ከሆነ ተቀበይታለሁ ለሚለው ይሄው ተገኘ ነው እዚሁ ሐዲስ ላይ እንግዲህ ሐዲስ ሌሎችን ሐዲሶች ካላየን አንድ ቆራጣ ሐዲስ ይዘን ከሄን ሐሳቡ አይጠቃልልልን ሌላ ቦታ ለምን ይላል እግሲል ዘከረከ ወተወዶ ይላል የነካህን ነገር ጠብና ያ መዝዩ የነካህን ቦታ ጠብና ወተወዶ ውዱ አድርግ ብለውታል ሌላ ሪዋያ ደግሞ ወግሲል الانثيين ይላል ወግሲል አልኡንሰይን ዛጎል ታውቃላችሁ ሁለት ዛጎሎችን ማለት ነው ከወንድ ብልት ጋር የሚገናኙ የተያዙት ማለት ነው እሺ ለማንኛውም እነዚህ ሐዲሶች የሚያመለክቱት ብልትም ይታጠባል አብሮ ከብልት ጋር ያለው አካልም ይታጠባል ማለት ነው ያሳያል ምክንያቱም ነዚህ በሚወጣበት ሰዓት ወደ ስር የመስረግና የመንጠብጠብ ባህሪ ሊኖር ስለሚችል አካባቢውን ማጽዳት እንዳለበት ያሳያል ነው መዝይ የሚባለው ነገር ነጃሳነቱ ምንም ማያጠራጥር ነው ባይሆን አንዳንዶቹ ዑለማዎች የሰጡት ነገር አለ ምን ብለው መዝይ ትንሽ ትንሽ ከሆነ ዩዕፋ ይቅርታ ይባላል አሉ ለምን ሊመሸቀት التحرز منه ከሱ ለመራቅ በጣም ሰው ይቸገራል አብዛኛው ሰዎች መዝይ ያጋጥማል ባይሆን በዛ ሲል ነው እንጂ ትንሽ ነገር ፍጭ ፍጭ ስላለ ሁሉ ውዱ ይበላሻል ሶላት አይገኝም ስለዚህ አልመሸቀቱ ተጅቡ ተይስር የሚባል ነገር ችግር ማገራራትን ያመጣል የሚል ህግ አለና በእስላም ይፈቀዳል ትንሽ ትንሽ የሚሉ አሉ አላየ በተቻለ መጠን ለማጠብ ለማጥፋት እንሞክር ነው የምንለው ቀጥሉ وعن عائشة رضي الله عنها أن النبي صلى الله عليه وسلم قبل بعد نسائه ثم خرج إلى الصلاة ولم يتوضأ أخرجه أحمد وضعفه البخاري طيب وعن عائشة كعائشة تزجبها رضي الله تعالى عنها سراوان الله يولد الله أن النبي صلى الله عليه وسلم የአላህ ነብይ የአላህ ሰላተ ሰላምባቸውና ቀበለ ባኡና ተፍሪው ቀበለ بعض نسائه ከፊል ሚስቶቻቸውን ሳም አደረጉ ማለት ነው ነብዩ አፍደሉ خلق አፍደሉ الانبياء ነገር ግን ሐቅ አላህን ብቻ ሳይሆን የሚስቶቻቸውንም ሐቅ ማሟላት ያለባቸው ከመሆናቸው ከማሟላት አንፃር ለሚስቶቻቸው ፍቅር ከመስጠት አንፃር ስመዋል ከፊል ሚስተቻቸው አለች ማናት ከፊል የተሰማቸው አሁን ሐዲስ ዘጋቢው አይሻ ናት ቀበለ ቀበለ ባዶ ብላ ወራች እኔን ሳሙኝ ብላ መናገር አልፈለገችም የተሰማችው ሰው ናት እኔን ሳሙኝ ብላ ከምትናገር ከፊል ሚስቶቻቸውን ሳሙና ያለህ መልእክተኛ መልእክቱ ሐዲስ ማስተላለፍ የፈለገች እሷ ثم خرج ከዚያም ወጡ الى الصلاه ወደ ሶላት መስጊድ ገቡ ولم يتوضا ውዱእ አላደረጉም ምን ማለት የፈለገችው ሴት ሚስቱን መሳም ውዱእ አያጠፋም ነው طيب ሐዲሱን ኢማሙ ቃል ኢማሙ ቡኻሪ ግን ደረጃውን ይሄን ሐዲስ ዘጋይቦችን ከማየት አንፃር አጣጥለውታል ነው የሚለው وضعفه البخاري ቡኻሪ አጣጥለውታል ነው ኢብኑ ሐጀር ተልኺስ የሚባል ክታብ አላቸው እነዚህ ብሉ ባለቤት ማለት ነው ሐዲሱ ዙሮ ዙሮ ችግር አለበት ብለዋል ችግር ለመኖሩ አቡ ዳውድ ትርሚዚ ነሳኢ ዳረቁጥኒ በይሃቂ ኢብኑ ሐዝም ችግር አለበት ብለዋል ታዲያ ዑለማዎች በዚህ ዙሪያ ላይ ምንም ሰይ ሐዲስ የለም ምንም እንደውም እስከ መናገር ሂደዋል እንደገና ከ10 በ10 አቅጣጫ ተወርቷል ይሄ ሐዲስ የሚል ነገርም ያመጣሉ ዞሮ ዞሮ አሁን ይሄ ሐዲስ ወደቀ ይሄ ሐዲስ ከወደቀ የምንወስደው ህክም እንዴት ነው ሴትም መንካት ብትሆን ውዱ ያጠፋል አያጠፋም የሚለው ነገር ነው የሚመጣው ወደ ህኩም እንሄድ ካፊሩ መዝሐብ ሻፊያ መዝሐብ አሁን ሴት መንካት ያጠፋል ነው አይደል ሴት መንካት ወደ ያጠፋል ነው የሚሉት ሐነፊያው መዝሐብ አያጠፋም ነው የሚሉት ያጠፋል የሚሉት አውላ መስቱሙ النساء የሚለውን በማንሳት ነው ሙላመሳ ማለት መቼስ ሚስት እንደዚህ ስታረጋት አይባልም አይደል ሚስት ጋር ስታደር አልጋ ላይ ስትወጣ እንት ስታደርጉ ነው የሚባለው በተዘዋሪ ንቀት አይነገርም ስለዚህ ቁርአን የሚፈልገው እዚህ ያውላ መስሙ ንሳባ የፈለገው መንካት አይደለም ግንኙነት ነው የፈለገው ሚስቶቻችሁ ስትገናኙአቸው ኢዛ ጃማዕቱም ንሳባ ነበር የፈለገው ግን ባሽሙር ነው የገለጸው ስለዚህ በእጅ መንካት መስሏቸው ሴትን መንካት ያጠፋል ብለው የተረጎሙ ሰዎች አሉ አለም ስለ ሐቂቂዩ ፊልየድ መንካት የሚባለው እጅ ላይ ነው የምናውቀው አሉ ስለዚህ ያጠፋል ነው ابن አባስ ግን ላ አውላ መስሙ النساء او ጃማዕቱም النساء ማለት ነው እጅ መንካት አይደለም የተፈለገው የሚል ነገር አመጡ ስለዚህ ሐነፊዮች ምን በፈሰሩት ግንኙነት ማለት የተፈለገውና በእጅ መንካት ውዱ ያጠፋም ሻፊያዎች ግን በእጅ መንካት ያጠፋል ብለው ሄዱት አላያ ሴት መንካት ውዱ ያጠፋል አያጠፋም ሐነፊዮች አያጠፋም በጭራሽ በስሜት ሚንካ ያለ ስሜት ምንታ ውዱእ አያጠፋም ነው መረጃቸው ይሄ የአይሻ ሐዲስ ነው አውዳይፍም ቢሆን ሌላው ሌሊት ሶላት እየሰገዱ ነብዩ አለይሂ ሰላቱ ወሰለም ሱጁድ ሊያደርጉ ሲሉ ይሄ ደግሞ ሶይ ሐዲስ ነው ሱጁድ ሊያደርጉ ሲሉ የአይሻ ንግግር ቆንጥዋት ነበረ ተሰበስብላቸው ነበረ ይሄው በእጃቸው ነክተዋት ቆንጥዋታል አንድ ጊዜ ደግሞ ከተኛችበት ስዳብስ ጠፋች ጠፋ ነብዩ አለይሂ ሰላም ተፈዋል ያው ሴቶች አንድ በሽታ አለባቸው አይደል ባልጠፋ ካለ መቼም የትም አይሄድም ብሎ ወደ ፍለጋ ነው እና ስትዳብስ እሳቸውን ጨለማ አይደለ ስትዳብስ እግሬ እግራቸው ጫማ ላይ ከታች ማለት ነው ስጁድ እያደረጉ ነው በአጋጣሚ እሱን ነካው ትላለች እሳቸው ሶላት ይስላሉ እሷ ደግሞ ያጥሩታል ለማንኛውም እጃጅ እግራቸውን ነክቸዋለሁኝ ውዱ ያልተ ውዱአቸው አልተበላሽም የሳቸው እየሰገዱ ነበረ ውዱን አጠፋሽብኝ አላሉኝም ስለዚህ ውዱ ያጠፋም የሚል ነገር አላት አላየሃል ይሄ ሐዲስ ضعيف ቢሆንም እነኚህ ሁለቱ ሐዲሶች ሶሂህ ናቸው አንድ እግሬን ቆነጠጡ ሱጁድ ሲያደርጉ የምትለው ሁለተኛ እሳቸው ጠፍተው ሲፈልግ እግራቸው ላይ እጅ ያረፈ የምትለው ነገር ማለት ነው ይሄን ሐዲስ በማየት ውዱ አያጠፋም ሴት መንካት ብለው ዑለማ እንትን ሄደዋል በዚህ ኢማሙ ማሊክ ሴትን መንካው ያጠፋል መቼ አቅማዳም የደረሰች ወይም የደረሰ ከሆነና በስሜት ከሆነ በመንካቱ ሴቶችን በመዳበስ ውዶ ስሜት የሚሰማው ከሆነ ውዶ ይበላሻል ብለዋል ኢማሙ ሻፊዒ ስሜት ኖረውም አልኖረውም ሲከነካ ውዶ ይበላሻል ነው የሚሉት ስለዚህ በምናስማመው ሶሂሁ ቀውል ራጅሁ ቀውል በስሜት ካልሆነ ውዱ አይበላሽም ነው የምንለው በስሜት ካልሆነ ውዱ አይበላሽም ስሜት ካለ ግን መድይ ቅድም ያለው ነገር ሊወጣ ይችላል መዞና ልክ ስንተኛ ንፋስ ነገር ሊወጣ ይችላል ተብሎ እንደሚገመተው በስሜት ሴት መዳበስ የሚያጠራጥረው ነገር ስላለ በስሜት ከሆነ ውዱ ያጠፋል ያለ ስነት ወደ አያጠፋም በሚለው መሄዱ የተሻለና ያማረ ነው አይሻ ስነካቸው በስሜት አይደለም እሳቸውም ጋቢ ሶላታቸው ታታይላቸው خلاصን ያለ ስነት ነው ችግር የለውም በዚህ የሚያስማሙት ብዙ ከዛ ውጭ መሸሻ የለንም የሻፊያው መذهب ያው ብንሰራበት ጥሩ ነው ለምን ካል አለመንካታችን ጥሩ ነው ግን አጋጣሚ ነክቶ ውሃ ቢያጣ ውዴራቱ ሰላታ ይለፈሉ ተማዝልባ ነው አይባልም Nasıl gelişiler? طيب نكتر الحديث وعن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم إذا وجد أحدكم في بطنه شيئا فأشكل عليه أخرج منه شيء أم لا فلا يخرج أخرج أخرج أخرج أخرج منه شيء أم لا فلا يخرجن من المسجد حتى يمس حتى يسمع صوتا أو يجد رياح أخرجه مسلم طيب እዚህ ጋር በደንብ ተከታተሉ ሐዲሱን የሚዘግቡልን አቡ ሁረይራ ናቸው ስራቸውን አላህ ይወደድላቸውና ምን ይላሉ قال رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ አሉ ምን አሉ اذا وجد احدكم አንዳችሁ ወንድም ሆነ ሴት ማለት ነው አንዳችሁ ከናንተ ከሰዎች ኢዳ ወጀደ ባገኘ ጊዜ አሃዱኩም አንዳችሁ ፊበጥኒ ሆዱ ውስጥ ሸይአን የሆነ ነገር የሆነ ነገር ማለት አንዳንዴ ሆዳችን ጓጓል አይደለ እንደ ንፋስ ነገር ወጣን አልወጣን ብለን የምንጨነቅበት ጊዜም አለ አንዳንድ ጊዜ የማይለየን የነገር ሲያጋጥም ምን ይሆናሉ فاشكل عليه በሱ ላይ يتشجروا فاشكل عليها በሰትዮዋ ለወንድ ከሆነ فاشكل عليه ነው የምንለው ተቸጋገሩ اخرج منه شيء اخرج ምንለው ወጣን የወጣ ነገር አለ እንዴ እንዴ ማለት ነው የወጣ ነገር አለን ምኑ ከሱ ሸውን የሆነ ነገር አምላ ወይስ የለም በሚል ጥርጣሬ ካደረበትና ወጥቶኛል ወይም አልወጣኝም ለማለት ለመወሰን ካስቸገረው ጥርጣሬ ላይ ከሆነ فلا يخرجن من المسجد ከመስጂዱ መውጣት የለበትም መስጂድ ማለት የሚሰገድበት ቦታ ማለት ነው ሴቶችም እዛው ቤታቸው ብትሆኑ በሜዳም የሚሰግድ የሚሆን ችግር የለብንም እኛ ግንባታው አይደለም መስጂድ ማለት ኢባዳ ሶላት የሚሰገድበት ማለት ነው ስለዚህ ከዛ ከሚሰግድበት ቦታ አይውጣ ለማለት ነው ፈላን አይውጣ من المسجد ከመስጂድ حتى يسمع صوتا ድምጽ እስከሚሰማ አንዳንዴ ያው ድምጽ አለ ንፋስ ይወጣ አው የጅድ ሪሃን ወይ ደግሞ ድምጽ ከሌለው ሽታ ነገር እስከሚሰማ ድረሳ እስከሚያገኝ ማለት ነው አንድ ድምጽ እስከሚሰማ ወይ ደግሞ ሽታ እስከሚያገኝ ድረስ እንዳይወጣ ማለት ሰውየው ደንቆሮ ሊሆን ይችላል ላይሰማ ይችላል ሰውየው አፍንጫው ያው ጉፋን ይዞ ሊሆን ይችላል ጠረኑም ላያገኘው ይችላል የተፈለገው እዚህ ጋር ምንድነው ሳያረጋግጥ አይውጣ ነው በጥርጣሬ ገና አይውጣ ነው በጥርጣሬ አይውጣ እዚህ ጋር ትልቅ ህግ አለ ሐዲሱ اخرجه ሙስሊም ኢማም ሙስሊም የዘገቡት ነው ሷሂህ ነው ትልቁ ህግ ምንድነው ውዱ አድርጋችኋል በሚገባ ያስተውሳችሁ ውዱ አድርጋችሁ ውዱ አድርጋችሁ ወጣችሁ ወደ መስጊድ ከቤታችሁ እስከ መስጊዱ እስከምትደርሱ ግን ውዱአችሁ ይጥፋ ይጥፋ የምታውቁት ነገር የለም አላገናዘባችሁም ውዱ ለማረጋችሁ ግን እርግጠኛ ናችሁ አሁን መስጊድ ልገቡ ስትሉ ውዱ አለኝ የለኝም ጥርጣሬ አደረባችሁ ምን ማድረግ ያለባችሁ ውዱ መቀየር ነው ወይስ ዝም ብሎ ገብቶ መስገድ ነው አልየቂኑ ላ የዙሉ ቢሸክ አዎ ተሳትፎ ይፈልጋል እርግጠኛ የሆነ ነገር ውዶ በማድረጋቸው እርግጠኛ የሆናችሁ ሰዎች ውዱአችሁን የሚያጠፋ ነገር ደግሞ እርግጠኛ የሆነ ነገር እስካላገኛችሁ ድረስ ውዶ አለ ይብላችሁ ዝገዱ ልብሳችሁን አጥባችሁ ማስቀመጣችሁ ነው የምታስታውሱት መነጀስን አታስታውሱ ሊነጅስ ይችላል እኮ ተነጅስ ይሆን እንደባችሁ ጥርጣሬ መጣባችሁ እርግጠኛ ማጠባችሁ ነው የምታስታውሱት ሲገዱበት ውዷችሁም እርግጠኛ ውዱ ማድረጋችሁን ተሰውሱት ስገዱበት በጥርጣሬ መውጣት የለም አሁን ሶላት ውስጥ ገብተህ እየሰገድ ሆዴ የተንጓጓ ወጣኝ እንዴ አልወጣኝ እንዴ ከተጠራጠር አንድ በሽታ አንድ በድምጽ ወይም ደግሞ የሚያረጋግጥ ነገር በቃ ሌላ ነገር ሊሆን ይችላል ይሄ غالب አብዛኝ ንፋስ ሲወጣን በሽታና በድምጽ እናቃለን በእርግጠኝነት አብዛኝ አንዳንድ ጊዜ የሚያስገኝበት ጊዜ ሊኖር ይችላል በጥርጣሬ ዝም ብሎ ወጥቶ ሊሆን ይችላል ብለን ከሶላት ወጥተን መሄድ የለብንም ነው طيب اليقين لا يزول بالشك ሰውየው ውዶ ለማድረግ እርግጠኛ አይደለም በተቃራኒ መሆኑን የምጠይቃችሁ ውዶ አድርጌያለሁ አላደረኩም ብሎ ተጠራጠረ ውዶ የተበላሽታለ ሳይሆን ውዶ ለማድረጉ ተጠራጠረ ምን ልበለው ይሄን ሰውዬ ውዱ አለ ስገድ አልየቂኑ ላይ ዝል ቢሸክ ውዱ ማድረጉ ተጠራጥሮበታል ማድረጉ ግን እርግጠኛ ነው ስለዚህ ይሄ ሰውዬ ደግሞ ውዱ ለመኖር ማረጋገጫ እስከሌለህ ድረስ አስሉ ውዱ አለ ማድረግ ነውና ወተ ውዱ አድርገው ምን ማድረግ አለበት ነው የምንለው የተጠራጠረው አድርጋለሁ አላደረኩም ነው የቅድሙ ግን ያደረኩት ውዶ ጠፍቷል አልጠፋም ነው ጥርጣሬ ሁለቱ ሁክሞች ይለያሉ ይሄ አቡ ሁረይራ ሐዲስ የሚሰጠን እኒህን ትርጉሞች ነው ማለት ነው እኒህን ትርጉሞች ያሳየናል አነ መን ተየቀነ الطهاره ውዶ ለማድረግ እርግጠኛ ነው ወሸከ ፊል ሐዲስ ውዶ ግን ጠፍቶ አልጠፋም ከሆነ በንጽህና ላይ እንዳለ በውዶ ላይ እንዳለ ነው የሚወስደው ተቃራኒ ከሆነ ደግሞ ውዶ አድርጋለሁ አላደረኩም ከሆነ እንደሌለው ይሰደው ነው طيب ሌላው العقل السليم يؤيد هذه القاعده الشرعيه ኖርማል የሆነ አእምሮ ያልተበከለ ያልተበላሸ ማለት ነው እዚህ ጋር እርግጠኛ ሆኖ የሚያሳየው እርግጠኛ ሆንክበት ነገር ይዘህ እንድከር ነው ሰውየው ግን አእምሮ ችግር ካለበት የምንድነው ምንድነው የሚባል በሽታ አለ የሚያስረሳ አይደለ እንደዚህ ያለ ችግር ያለበት ሰው ከሆነ ያው መርሳትን ባህል ስለሚኖር በማረጋገጫም የለውም አእምሮ ጤናማ የሆነ ግን አሁን ባልናቸው ህጎች የመስራት እድል አለው ነው እሺ ስድስት እና ሰባት ሀዲሶች አሉ ሰፋ ያለ አጨቃጫቂ ሀዲሶች ናቸው ይቀሩሽ السلام عليكم ورحمة الله وبركاته وعن ثابت بن علي رضي الله عنه قال قال رجل مسست ذكري أو قال الرجل يمس ذكره في الصلاة وعليه وضوء وقال النبي صلى الله عليه وسلم إنما هو إنما هو بدع إنما هو بدعة أخرجه من هذا أخرجه الخنطاني وصححه جرس أبشر في سمال طيب آه، وعن طارق بن علي طارق ابن علي ولي نو طارق ولي نو የዓልይ ልጅ የሆነ ከሱ ተዘገበ ምን አለ رضي الله عنه انه قال እርሱም አለ قال رجل የሆነ ሰውዬ አለ አለ ሰውየው ማን እንደሆነ አልነገረንም ግን ያው ለነብያችን ሊያናገራቸው ስለሆነ ችግር የለብንም ሰው ይታወቁ ማይታወቁ መሲስቱ ዘከሪ መሲስቱ ዘከሪ ማለት ብልቴን ነካሁት አለ ወንድ ነው ብያቸዋለሁ መሲስቱ ዘከሪ ዘከሪን ብልቴን ነካሁት በጄ ማለት ነው አውቃለ الرجل አውቃለ ማለት ወይም ደግሞ አጠያየቁ እንደዚህ ሳይሆን ለየት ባለ መልኩ الرجل የመሱ ዘከረው في الصلاه አላቸው አንድ ሰው ብልቱን በሶላት ውስጥ እያለ ሊነካ ይችላል እሱ መሆኑ ሳይገልጽ ማለት ቅድሙ ብልቴን ነካሁ ነው ያኛው መሲሱ ዘከር የሚለው ቃል ወይም ደግሞ በዚህ ሳይሆን በተቃራ በአባባል አውቃል ወይም ብሏል الرجل አንድ ሰው የመሱ ዘከረሁ ብልቱን ይነካል في الصلاه ሶላት ውስጥ እያለ عليه الوضوء عليه በሱ አለበት እንዴ አልውዱእ ውዱ ማድረግ አለበት እንዴ ማለት ያው ውዱ ተበላሽቷል ወይ ጠፍቷል ወይ ብልቱን በመንካቱ ነው ውዱ ማድረግ አለበት ወይ ብሎ ጠየቃቸው من قال النبي عليه الصلاه والسلام فقال النبي صلى الله عليه وسلم لا لا ما لا يتوضا لا يعيد وضوءه وضوء ما ملس يلبثم قالوا لمن انما هو بلث مالت هي وذكر مالت በዱዓቱን ቢዱዓቱን منك كانت የሆነ قراج አካል ሆነው በዱዓቱ ምንከማስ ካንተ የሆነ አካል ነው ዘከር ማለት ሌላ ትርፍ ነገር አይደለም እጅህ መንካትህ እጅህ በእጅህ መንካትህ በእጅህ መንካት መንካትህ አለ አያበላሽም ስለዚህ ይሄንንም ብልት መንካትህ ውዶን አያበላሽም አያጠፋም ውዶህን መመለስ የለብህም ሶላቱ ሶላት ነው ወይም ሶላቱ ሶላት ነው ይቀጥሉ ሶላቱን ብለው መናገራቸውን ዘገበ ይለናል ሐዲሱን አምስቶች ዘግበውታል እያለን ነው አምስቶች ማን ማን ናቸው ከቡኻሪና ሙስሊም ውጭ ያሉት አጠቃላይ ማለት ነው አራቱንና ኢማሙ አህመድን ጨምሮ ማለት ነው ወሰሐሐሁ ኢብኑ ሒባን ኢብኑ ሒባን ሐዲሱን ጥሩ ብለውታል ኢብኑ መዲኒ وقال ابن المديني علي ابن المديني የቡኻሪ ሸክ ናቸው የሰውዬ علي ابن المديني ባል وقال ابن المديني ማለት علي ابن المديني አለማ ነው ሆ ይሄ ሐዲስ የጦልቀ ሐዲስ ወንድ ሰው ብልቱን መንካቱ ቦታ ያጠፋም የሚለው انما هو بضاعه منك የሚለው احسن በጣም ያማረና የተሻለ ነው من حديث بصره ከቡስራ ሐዲስ የቡስራ ሐዲስ ወደፊት የሚቀጥለው ነው የዚህ ሐዲስ ተቃራኒ ነው ይሄ ዘከር መንካት ውዶ ያጠፋም አይደል ይቀራል የሚቀጥለው ደግሞ ዘከር መንካት ውዶ ያጠፋል የሚል ሐዲስ ነው ሁለቱም ሐዲሶች ሷሂህ ናቸው ሁለቱም ሐዲሶች ሷሂህ ናቸው ግን አልይ ኢብኑ መዲ ታላቁ ዓሊም የቡኻሪ ሼክ ይሄን ሐዲስ መረጡ ማለት ነው ውዱእ ያጠፋም የሚለው ሐነፊዮችም ተከትለው የሄዱት ይሄን ሐዲስ ነው ብልት መንካ ውዱእ ያጠፋም ብለው የሚሄዱት ሐነፊዮች በዚህ ሐዲስ ሄደው ማለት ነው ስለዚህ የሚቀጥለው ሐዲስ ይቀራና ሁሉን ባንነጋገር السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وعن بشرة بنت صفوان رضي الله عنها أن رسول الله صلى الله عليه وسلم قال من مس ذكره فليتعطى أخرجه الخمسة وابن وابن حبان وقال البخاري هو أصح شيء في هذا الباب أيوه شيخنا ደረሳ ምታለው ወአን ቡስራተ ማሴት ነች የሴት ስም ነው ቡስራ ማለት ወአን ቡስራተ ከቡስራ ተዘገበ የሴት መሆን በምን እንደምታውቁት ቢንቲ ስላለ ቀደም ጦልቅ የሚለው ላይ ኢብኒ ነው ያለው እዚህ ጋር ደግሞ ቢንቲ ነው ያለው ቢንቲ ከተባለ ሴት ነች ወአን ቡስራ ታቀም ራሳ መልክታለች ከቡስራ ተዘገበ ቢንቲ ሶፍዋነ የሶፋን ልጅ ከሆነችው ረዲየላሁ عنها አለ ሴት መሆኗን ይሄም ይገልጻል ስራዋን አላህ ይወደድላትና አነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቃል ብለዋል መመሰ ዘከረሁ ብልቱን የነካ ሰው فليتوضا ውዱእ ያድርግ ውዱእ ማድረግ አለበት አሉ ብልቱን የነካ የቀደሙ አንድ ሰው ብልቱን ቢነካው መመለስ አለበት ወስላቸው የለበትም ነበር ያሉት ይሄ ሐዲስ ደግሞ ብልቱን የነካ ሰው ውዱ ማድረግ አለበት አሉ ሐዲስ ማን ዘገበው የቅድሙም ያሁኑም ለውጣለው የቅድሙም አምስት ያሁኑም ሐዲስ ዘገቡት አምስት ናቸው አخرجوا 5 አخرجوا 5 ነው እኔ ኪታብ ላይ ወሰሐው ትርሚዚ ይላል ትርሚዚ ሰሂህ ብሎታል ወብኑ ሒባን ማለት ወብኑ ሒባንም ሰሂህ ብሎታል በቅድሙ ላይም እብኑ ሒባን ሰሂህ አላለም አዎ እብኑ ሒባን ቅድሙ ላይም ሰሂህ ብሎታል እዚህም ላይ ብሎታል እብኑ ሒባን በቅድሙ ላይ አሊ ኢብኑ መዲን የቡኻሪ ሸህ ብያቸው ነበረ እሱ በጣም ጥሩ ሐዲስ ይሄ ነው ከቡስራ ሐዲስ ብሎ ነበረ አያጠፋም የሚለውን አሊ ኢብኑ መዲን ደግፈዋል እዚህ ጋር ደግሞ ቡኻሪ ደገፈው ይሄኛው هو ይሄ ሐዲስ አሰሁ شيء በጣም ጠንካራ የሚባለው ነው ሲሐደል ባማስ ብልት መንካት ያጠፋል አያጠፋም የሚለው ላይ ጠንካራ ሐዲስ ነው ይሄ ሐዲስ አሉ ሸኽና ደረሳ ሲጣላ ማን ማንም ያሸንፈው ዑለሞች ሐቂቃ በጣም ተቸግረዋል በዛ ሐዲስ ላይ እ ሸኽና ነው ያሸንፈው አይደል በቅድሙ ላይ ሸህ ናቸው በመጀመሪያው ሐዲስ ላይ አንዱ መሸናነሻ ከደረሰው ሸህ ይበልጣል መቸምና የሸኹን ነያዝ የሚሉ አሉ በአንዳንድ ያሁን ሁልጊዜ ማለት አይደለም አንድ ሁለተኛ ደግሞ ከወንድና ከሴት የማን መያዝ አለበት የቅድሙ ወንድ ነው ያወራው ያሁን ደግሞ ሴት ናት ያወራቸው ስለዚህ ተመስከረነት ላይ እንኳን ወንድ ነው አይደል ብቻው የሚችለው ሴት ከሆነች ድጋሽ ያስፈልጋታል ነው ተባለው ከወንድ ዘገባና ከሴት ዘገባ የወንድ ይበልጣል የቅድሙ ይበልጣል ብለ ይሄዱ ሰዎችም አሉ ምክንያቱም ሐዲስን አምስቱን ስለዘገቡት ነው ወይ ቡኻሪ ዘግቦት አንዱ ሙስሊም ሊያው ዘግቦት ነው በዛው እናየው ነበረ ብዙ ብለዋል አላየሃል ቡኻሪ ይሄን ሲደግፉ ያኛው ያኛው ሲደግፉ በይሃቅ የተባሰ እንተማኑ ተልخيص የሚባል ላይ ቃል በይሃቅ ይላል يكفي في ترجيح حديث بصرة يبصران حديث على حديث طلق ከጦልቅ በጦልቅ ሐዲስ ላይ ተርጅህ ለማድረግ ይሄ ሴቷ ይዘግበሽ ይሻላል ለማ የጦልቅ ሐዲስ ቡኻሪና ሙስሊም አልዘገቡለትም ሰነዱን ማለት ነው ሰዎችን احتجاجም አላደረጉትም አንደኛ ቡኻሪና ሙስሊም አልዘገቡትም ይሄን ማን አልዘገቡትም አልዘገቡኳ ወለም ይحتጃ ቡኻሪና ሙስሊም እንደመረጃ አላቀረቡም بأحد رواته ባንደኛውም ዘጋቢ ጧርቅ ኢብኑ ዘገበበት ሰነድ በዛ ሰነድ የመጣው ላይ ቡኻሪና ሙስሊም የዘገቡላቸው ሰዎች አይደሉም ሰዎቹ ዘጋቢዎቹ አምስቱ እንዲሆኑ የዘገቡት ማለት ነው ይሄኛው የቡስራ ቢንቱ ሶፋን ግን ቡኻሪና ሙስሊም ሐዲስን ባያወጡትም ሰዎቹ ይሄ ሐዲስ የተዘገበበት ሰዎች ቡኻሪና ሙስሊም እህትጃጅ ያደረጉባቸው ሰዎች ናቸውና ይሄ ቡኻሪ የደገፉት ሐዲስ መብለጥ አለበት ብለዋል طيب ግን እዚህ ጋር الشيخ البسام ደግሞ ምን አሉ اذا تاملنا كلام ائمه الحديث في الحديثين ሁለቱም ሐዲስ ላይ ካየን ሐዲስ ጾልቅና ሐዲስ ቡስራን ካየን በልት ምን ካሉ ጋር ያጠፋል አያጠፋም የሚል ሁለቱ ስናያቸው አሉ ሁለቱም ሐዲሶች አምስቶች ናቸው የዘገቡት ረዋሁ الخمسه ነው ሁለቱም ሐዲሶች ሶሂህ ናቸው ሶሂህ ያሏቸው ምንህባን ናቸው ሌሎችም ያሉም አሉ ስለዚህ ሁለቱ ሐዲሶች ደግሞ ብዙ የሚቃረኑ አይደሉም አሉ ማስማማቱ ይቻላል የወንዱ ይብረት የሴት ይብረት ብለን አንዱ ከመጣል የሐዲስ ህግ አለ ሁለት ተቃራኒ ሐዲሶች ከመጡ ሁለቱን ማስማማት ከተቻለ ማስማማት ያለብን አልስማማ ሲል ነው ተርጅህ የምናደርገው ከዘገባ ይሻላል የትኛው ንሰድ የሚባለው ማስማማት ሲያቀተን ነው እኒህን ሐዲሶች ግን ማስማማት እየተቻለ ለምን አንዱን ባንዱን ጥለዋለን ለምን አስማምተን ተርጉመን አንሄድም አሉ እሺ ምን እንበለው ሲሏቸው ማስማማቱማ ቀላል ነው አሉ ምንድነው አንደኛው አንድ ሰው ብልቱን ከነካ ያለ መጋረጃ ከሆነ ይበላሻል ውዶ ይጠፋል በመጋረጃ ከሆነ አይጠፋም ብለን እናስማማው የጦልቃ ሐዲስ አያበላሽም የሚለው በመጋረጃ ከሆነ አያበላሽም እንበል اذا كان بحائل ብለን እናብራራው አሉ ይሄኛው ደግሞ መመሰዘከረ ፈረ ተወዶ ማለት ያለ መጋረጃ ማለት ያለ ልብስ ማለት ነው ወይ በሱሪ ላይ ወይ በቀሚስ ላይ ሳይሆን ዝም ብሎ ከነካ ይበላሻል በመጋረጃ ከሆነ አይበላሽም ብለን እናስማማው ይሄ አንዱ ነው ገብታችኋል ብልት የነካ ሰው ውዶ ይበላሻል ያለው ያለ መጋረጃ ወብልት መንካት ውዶ ያጠፋም ያለው በመጋረጃ ብሎ ተረጉሙ ነው ይሄ አንዱ ነው ከዚህ የተሻለ ደግሞ አለ ሁለተኛው መመሰ ዘከረው ፈለተወضእ ማለት በስሜት ብርካሰው ከስሜት ጋር ከሆነ ውዶ ተበላሽቷል ውዶ ያድርግ ማለት ነው ተዘከረው بشهوه ማለት ነው የሰው ውዱ ማድረግ አለበት ነው ብልት የነካሁኝ በላሻለሁ ያላቸው ደግሞ ያለ ስሜት ማለት ነው እንደው ፊት ሶላት ይጠይቃቸው እንደው ሶላት ውስጥ ሆኖ አንድ ሰው ልብስ ለብሷል ብልቱን እንዲያጎበ ይነካዋል በእጁ ስለዚህ በልብስ ላይ ነው ማለት ነው በዛም ላይ ያለ ስሜት ነው ማለት ነው ሶላት ውስጥ ሰው ስሜት ሲገባ እንዴ በጭራሽ ስለዚህ ያለ ስሜት ከሆነ ውዶ አይበላሽም ውዶ ማድረግም አይጠበቅበትም ማለት ነው በሚለው አስማምተዋል ትክክለኛውም والجمع الاخير اوجه واقرب ለሐቅ ቀረብ ያለው ይሄው ሐሳብ ነው ብለዋል እርግጠኛ ነኝ ገብቷቸዋል ያው ብልት መንካት ያጠፋል በስሜት የተባለው በስሜት ልክ እንደ እንቅልፉ እንደ እንቅልፉ እንቅልፍ የወሰደው ሰው ንፋስ ሊወጣው ይችላልና ውዶ ይበላሻል በብዛት እንቅልፍ ወሰደው እንደምንለው በስሜት መንካት መድይ ሊያመጣ ይችላልና ጥርጣሬ ስላሳደረ ነው ውዶ ያደረገ የተባለው እንጂ እንደው መንካቱ በሚያበላሽው ነው አይደለም ብለዋል هذا والله اعلم